السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين كبراننا كبرات سنينا ربو بلوغ المرام من أدلة الأحكام نمارالن ዛሬም እንደተለመደው في كتاب الجنائز رقم الحديث 480 ላይ እንነሳለን باذن الله جل وعلا من يقرأ المتن فليتفضل مشكورا السلام عليكم ورحمه الله وبركاته استاذنا ابو خالد الصلاة والسلام على رسول الله صلى الله عليه وسلم وعن بريدة ابن الحسيب الإسلامي رضي الله عنه قال قال رسول الله صلى الله عليه وسلم ينحق نحيك نح نحيتكم نحيتكم عن زيارة القبور فزورها رواه المسلم زاد الترمذي فإنها تذكر الآخرة زاد ابن ماجه من حديث ابن مسعود وتزحد في الدنيا بارك الله فيكم آه، وعن ضمرة ابن حبيب أحد التابعين زي قال تقرأ ضمرة ابن حبيب ከተባለው ተዘገበ አሐድ التابعين ከታቢዎች አንደኛው ነው ሱሐባ አይደለም ማለት ነው انه قال كانوا يستحبون اذا سوي على الميت قبره وانصرف الناس عنه ان يقال عند قبره يا فلان قل لا اله الا الله ثلاث مرات يا فلان قل ربي الله ودين الإسلام نبي محمد رواه سعيد بن منصور موقوفا وللطبراني نحوه من حديث أبي أمامة مرفوعا مطولا طيب እንግዲህ ከኋላ 479 ላይ ነብዩ አለይሂ ሰላቱ ወሰለም አንድን ሰው ቀብረው ሲጨርሱ اذا فرغ من دفن الميت وقف عليه قبر يقوموا وقال استغفروا لاخيكم ለወንድማችሁ ለምኑለት ጠይቁለት ከአላህ ይቅርታን ወስአሉ له التثبيت አላህ ለጥያቄው እንዲያጸናው ለምኑለት ምክንያቱም فانه الان يسال አሁን ላይ ይጠየቃልና ይጠየቃልና ለጥያቄው ጥሩ መልስ እንዲሰጥ ዱዓ አድርጉለት ብለዋል አንድ ሰው ከቀበርን በኋላ ቀብሩ ላይ ከጨረስን በኋላ ትንሽ ጊዜ ዱዓ እያደረግን አላህ ጥሩ መልስ እንዲያስችለውና እንዲመልስ ጽናቱን እንዲሰጠው ላኢላሃ ኢላላህ በደም እንዲያስረዳ ዱዓ አድርጉለት ብለዋል አቡ ዳውድ በዘገቡትና ሐኪም ትክክለኛ ባሉት ሐዲስ ማለት ነው ይሄ ትክክል ነው 480ኛው ሐዲስ ግን ከዶምራ ኢብኑ ሐቢብ አሐድ ታቢዒን ነው ታቢዒን አሁን ያወራልን ሱሐባ አይደለም ቃለ ምን አለ ካኑ ነበሩ አለ يستحبون ይወዱ ነበር ሰዎች አለ اذا سوي على الميت መይቱን ሟቹን አስገብተው አፈሩን እንዲያስተካከሉት ማለት ነው اذا سوي በተስተካከለ ጊዜ على الميت መይቱ ላይ ቀብሩ ቀብሩ እንደተስተካከለ ማለት ነው ወንሰረፈ الناس عنه ሰዎቹ ከሱ ተነስተው ወደ ቤታቸው መሄጃቸው ሲቃረብና ሲነሱ አዩ ቃለ عند قبره ቀብሩ ላይ መባሉን ይወዱ ነበረ ምን ምንድነው የሚባለው ያ ፉላን የሞተውን ሰው የስም ጠርቶ አህመድም ከሆነ ያ አህመድ ሙሐመድም ከሆነ ያ ሙሐመድ ቁል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ በል ቀብር ውስጥ እኮ ያለው ሰውየም ثلاث መራት ሶስት ጊዜ ላኢላሃ ኢላላህ በል እያሉ ማስባል ወይም ተልቂን ማድረግን ይወዱ ነበር ቁል ረቢ አላህ ያ ፉላን ያሁን ስሙን ጠርቶ በድጋሚ ቁል ረቢ አላህ ጌታዬ አላህ ነው በል ወዲኒ እምነቴ ደግሞ አልእስላሙ እስላም ነው በል ወነብይ የኔ ነብይ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድ ናቸው በል ማለትን ሰለፎች ይወዱ ነበር በሚል ዶምራ ኢብኑ ሐቢብ ዘግቧል ይህን ዘገባ ደግሞ ረዋሁ ሰዒድ ኢብኑ መንሱር መውቁፈን ሰዒድ ኢብኑ መንሱር ያው እንደና አቡ ዳውድ ዘጋቢ ሰው ነው መውቁፍ አድርጎ ዘግቦታል መውቁፍ ማለት እዙ ሰው ላይ የቆመ ሆኖ ማለት ነው وللطبراني نحوه من حديث ابي امامه مرفوعا مطولا ከአቡ ማማ ሐዲስ አድርጎ ነብያችን ጋር የደረሰ አድርጎ በረጅም ቂሷና ታሪክ ዘግቦታል ነው የሚለው ሐዲሱ ግን ضعيف ነው ደካማ ነው طيب ስለዚህ በርካታ ዑለማዎች ሐዲሱ መርፉዕ ሊሆን በጭራሽ አይችልም ብለዋል وقد ضعف هذا الحديث العلماء ومنهم صاحب اسن المطالب يا اسن المطالب دراسي ابن الصلاح يمبالو يحدث بالمويا والنووي امام النووي والعراقي شيخ العراقم እንደዚሁ ወብኑ ሐጀር ወሰናን እነዚህ ሁሉ ሐዲሱን አርከመውታል አልአስረም የተባለው ሰው ኢማሙ አህመድን ጠየኳቸው ይላል ይሄ ሐዲስ እንዴት ነው አንድ ሰው ከሞተ በኋላ ከቀብሩ ጫፍ ላይ ቆሞ እከሌ ላኢላሃ ኢላላህ በል እያሉ ማለቱ እንዴት ይታያል ስላቸው قال ما رايت احدا يفعله الا اهل الشام የሻም ሰዎች ናቸው ይህን ሲሰሩ ያየሁት እንጂ ሌላ ቦታ ማንም ቦታ ሲሰራ አላየሁም ሻም ላይ አቡል ሙግራ የሚባል ሰው ሞቶ እንደዚህ ተልቂን ሲያደርጉ አይቻለሁ አሉ ኢማም መሐመድ ሌላ ያየሁት ነገር የለኝምና ይሄ ነገር አልደግፈውም ማለታቸው ነው ابن القيم المنار የሚባል ኪታባቸው ላይ حديث التلقين هذا حديث لا يشك اهل المعرفه بالحديث في وضعه ብለዋል ይሄ ሐዲስ ደካማ ለመሆኑ ወይም ሰዎች የፈበረኩት ለመሆኑ ማንም አይጠራጠርም ብለዋል ምክንያቱም ሰው ከሞተ በኋላ ይሄን በል ይሄን በል ማለት የማይመስል ነገር ነው አላየሃል በርካቶች ضعيف አድርገውታል በመጨረሻ ላይ ابن القيم كان هاديه صلى الله عليه وسلم اذا فرغ من دفن الميت قام على قبره واصحابه وسال الله له التثبيت ይሄ ነው ሰው ሐዲስ በቀብሩ ላይ ቆመው ጌታችን ሆይ ይህን ሰውዬ አጽናው መልስ እንዲመልስ አድርገው በአግባቡ እያሉ ዱዓ ያደርጉ ነበር ሱሐቦቻቸውንም ለዚህ ለሟች ዱዓ አድርጉለት እያሉ ነው እንጂ ያዘዙት ተልቂን አድርጉ የሚል ሩህ ሳይወጣ እንጂ ሩህ ከወጣ በኋላ ተልቂን የሚባል ነገር የለም ስለዚህ በርካታ ሰዎች ሲፈጽሙት ቢታይም ይሄ ተልቂን የሚባለው ከቀብር በኋላ በጣም የቢድዓ ስራ እንጂ ሱና ስራ አይደለም ወልአመሉ ቢሂ ቢድዓቱን ወላ ይغتر بكثرة من يفعله ተልቂን የሚያደርጉ ሰዎች ቢበዙም ቢድዓ መሆኑን የሚያጠራጥር ስላልሆነ በዚህ መፈጸምና መተግበር መስራት የለብንም ብለዋል ያው መቅራታችን ዲክመቱን ለማወቅ ቢድዓ መሆኑን ለማረጋገጥ እንዲበጀን እንጂ ኢብኑ ሐጀር ራሳቸው ሐዲሱ ضعيف ነው ብለውታል ቀጥሉ وعن بريدة بن الحصيب الأسلمي رضي الله عنه قال قال رسول الله صلى الله عليه وسلم كنت نهيتكم عن زيارة القبور فزوروها رواه مسلم زاد الترمذي فإنها تذكر الآخرة زاد ابن ماجه من حديث ابن مسعود رضي الله عنه وتزهد في الدنيا وعن بريدة بن الحصيب الأسلمي رضي الله عنه أنه قال قال رسول الله صلى الله عليه وسلم كنت نهيتكم عن زيارة القبور فزوروها فإنها تذكر الآخرة وتزهد في الدنيا ማለት ነው ሐዲስ ኩንቱ ነሃይቱኩም አሉ ከልክያችሁ ነበረ አን ዚያረት القبور ቀብሮችን ከመጎብኘት ከልክያችሁ ኑር ያለሁኝ አቂዳው ተውሂዱ በደንብ ሆኖ እስከሚገባችሁና የቀብሩን ባለቤት እንዳታመልኩት ማምለኩ ክልክል መሆኑ እስከሚረጋገጥ ድረስ ከልክያችሁ ነበረ አሁን ላይ ተውሂዱ ስለገባችሁ የሞተ ሰው መመለክ እንደሌለበት ስላረጋገጣችሁ ሄዳችሁ ብትጎበኙ መቃብር ፈቅጀላችኋለሁ አሁን ሳሉ ፈዙሩሃ ማለት ሄድና ጎብኙአት ማለት ነው የትርሚዚ ዘገባ ምን አለ فإنها መቃብር መጎብኘቱ ማየቱ ተክሩ አኺራ እኛም ነገ ሙተን እንደነዚህ ሰዎች መቃብር ውስጥ መግባታችን አይቀሬ ነው ትናንት እንደኛው የሚንቀሳቀሱ ትዳራቸውን የሚመሩ ዱንያ ላይ ያሉ ሰዎች ነበሩ አሁን ላይ የቀብር ሰው ሆነዋል እኛም እዚህ ቦታ መምጣታችን አይቀርም ብሎ ሰው ልቡ ትንሽ ደንገጥ እንዲል ነው ابن ماجه ከአብዱላህ ኢብኑ መስዑድ ሐዲስ በዘገበው ወቱዘሂዱ في الدنيا ቀብር መጎብኘት ለዱንያ ቦታ እንዳንሰጥ ለዱንያ ችልተኛ እንድንሆንም ታደርጋለች ብለዋል እያየ ሰው ገንዘብ አያካብትማ ገንዘብ ጋር ትግል የለውም ነገ ጥየው ለከለ እንደ ሀብታሙ እኔ መልከም ምንድነው ገንዘብ ጋር ያለኝ ስግብግብነት ምንድነው እያለ ችልተኝነትን ያምጣል ዱንያ ላይ ዱንያን ደግሞ ተወት ማረጉ ያው ወደ አኺራ እንድንገባ ስለሚያደርግ በጣም አሪፍ ነው ስለዚህ ከተከለከለ በኋላ አንድ ነገር መፈቀድ ከመጣ ግድ ስሩት ማለት ሳይሆን ሙባህ ነው ለማለት ነው بعد النهي اذن ከመጣ ሁክሙ ምንድነው የሚሆነው ሙባህ ነው የሚሆነው መቃብር መጎብኘት ሙባህ ነው ይቻላል ነው ወይዛ ሐለልቱም ፈስጣዱ እንደሚለው ሐጅ ላይ ኢህራም ያደረገ ሰው ማደን ክልክል ነበር ሐጅን እንደጨረሳችሁ ግን ፈስጣዱ አላህ አድናችሁ ብሉ ማለት ነው እዚህ ጋር ዋጅብ አይደለም ማደኑ ማደን አለባችሁ ማለት አይደለም ብታድኑ አትከለከሉም ማለት ነው ይባህ ይባላል ለምን በፊት ተከልክሎ ነበር ኋላ ሲፈቀድ خلاص አንድ ልጅ እንደው ካልወጣው እያለ ከቤት አስቸገረ በርንካ ውጣ ይሄው ልውጣ ማለት ግድ መውጣት አለብህ መባሉ አይደለም ፈቅጀልሃለሁ እወጣለሁ ካልክ ነው ካላልክ ደግሞ ተቀመጥ እንደማለት طيب ቀጥሉ وعن أبي هريرة رضي الله عنه رضي الله تعالى عنه أن رسول الله صلى الله عليه وسلم لعن زائرة القبور أخرجه الترمذي وصححه ابن حبان وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم لعن زائرات القبور وفي رواية زوارات القبور አቡ ሁረይራ ባስተላለፉልን ሐዲስ ነብዩ አለይሂ ሰላቱ ወሰላም የሴቶች ቀብር ጎብኝታዎች ረግመዋል ረግመዋል ከልክለዋል እዚህ ጋር ዛይራት ይያሉ ዛይራማ ጎብኝታዎች ማለት ነው ዘዋ ሆነ ግን በጣም መቃብር መጎብኘት የሚያበዙን ሴቶች ማለት ነው ብዙ ጊዜ የሚመላለሱትን ነው እንጂ አልፎ አልፎ የሚዘይሩትን አያካትትም እና ዘዋራት የሚለው ጥሩ ነበር አላ መጀመሪያ ላይ ቀብር መጎብኘት ክልክል ነበር ለወንዱም ለሴቱም ኋላ ላይ ፈቅጀላችኋለሁ የሚለው ፍቃዱም ለወንዱም ለሴቱም ነው አሉ ባዙ ዑለማ ካፊሎቹ ደግሞ መጀመሪያ ለሁሉም ክልክል ነበር ኋላ ላይ ፈቅጃለሁ የሚለው ወንዶች ነው የሚመለከተው የሴቶችም አይው ለአነ ዛይራት ቁብር አው ዘዋራት ቁብር በሚለው እንዳለ ነው የሚሉም ዑለማዎች አሉ አላየሃል ወደ ውጤቱ ስንመጣ አልፎ አልፎ ቢጎበኙ ሴቶች እንደሚፈቀድ የሚያመለክት ሌላ ሐዲስ አለ ቀብር ላይ ያለቀሰች ያገኘዋትን ሴት ሶብሪ ብለዋት ነው እንጂ ሄዱት ለምን ቀብር ልጎበኝ መጣሽ ብለው አልወቀሷትም እዚህ ጋር የተራገሙት ዘዋራቶችን ነው በጣም ወደ ቀብር የሚመላለሱት ቀስ እያሉ ሊያመልኩ ይችላሉ ወይም ደግሞ ሴቶች ብዙን ጊዜ ሶብር ያጥራቸዋልና መቃብር አካባቢ ደርሰው ሶብር ሊያደርጉ ስለማይችሉ እንዳያበዙና እንዳይመጡ ተፈልጎም ነው የከለከሉት የሚልም ነገር አለ አላየሃል ቀብር መጎብኘት መጀመሪያ ላይ ክልክል ነበር ኋላ ላይ ተፈቅዷል ተውሂዱ ከገባ በኋላ ማለት ነው አሁን ላይም ቢሆን ወደ መቃብር መሄዱ መቃብሩን እንዲያመልክ የሚያደርገው ሰው ካለ ቀብር ጋር መሄድ ማቆም አለበት ነው የምንለው ቀብር የሚከደው አንድ እኔም ነገ ሟች ነኝ ብሎ ለማስተንተንና ለማስተዋል ሁለተኛ ለሞቱ ሰዎች ዱዓ ለማድረግ ነው اللهم اغفر لهم وارحمهم وعافهم واعف عنهم ብሎ السلام عليكم دار قوم مؤمنين وإنا ان شاء الله بكم لاحقون نسال الله لنا ولكم العافيه እንደዚህ ነገር ለነርሱ እንጂ ለሌላ አይደለም ማንኛውም ሰው መቃብር ከሄደ ሰላምታ ያቀርባል ከዛ ለሞቱ ሰዎች ዱዓ ያደርጋል ለራሱ ደግሞ ስለ አኺራው ትንሽ ቀልቡን እርጥብ አድርጎ ይመለሳል እንጂ ከዚህ ያለፈ የቀብሩ ባለቤት ወልይ ሆነ ምን ሆነ ምን ሆነ እኔን ይጠቅመኛል ብሎ ማሰብ ወይም ደግሞ እሱን ልጅ ስጠይ ጤና ስጠይ ብሎ መማፀን ሽርክ ነው አይቻልም ነው እሺ وعن أبي سعيد الخدري رضي الله تعالى عنه قال لعن رسول الله صلى الله عليه وسلم النائحات والمستمعات أخرجه أبو داود وعن أبي سعيد الخدري رضي الله عنه قال لعن رسول الله صلى الله عليه وسلم النائحة بفتحة والمستمعات أهون بفتحة من أخرجه أبو داود አቡ ሰዒድ ኹድሪ ስራቸውን አላህ ይወደድላቸውና የሚቀጥለውን ይነግሩናል ነብዩ አለይሂ ሰላቱ ወሰላም ናኢሃን ረግመዋል ናኢሃ ማለት አልቃሽ ወይ ማስለቃሽ ሏታል ወልሙስተሚዓተ ሁን ብላ የምታዳምጥ ማለት ነው ምናልባት ወደ ገጠሩ አይታችሁ ከሆነ ሰው በሚሞትበት ሰዓት እያቀነቀነች የምታስለቅስ አስለቃሽ የምትባላለች ስለሟቹ ጥሩነት ማንነት እየገጣጠመች ታለቅሳለች ታስለቅሳለች ግጥሟን ከጨረሰ በኋላ ሁሉም ያለቅሳል አንድ ጊዜ የና ኢሃት ባይ ወልሙስተሚዓተ ማለት ያው ያቺ አስለቃሿ እንደ ዘፋኝ ነች ገጣሚዋ ማለት ነው እሷን ማዳመጥ ሁን ብሎ ማዳመጥ ነው ጆሮ መስማትና ማዳመጥ ይለያያል በሆነ መስመር ላይ ስንሄድ የሙዚቃ ካሴት ተከፍቶ ጆሮአችን ሊሰማ ይችላል ሁን ብለን ጆሮ ሰተን ካዳመጥ ነው ሙስተሚዕ እንባላለን አለዛ ሳሚዕ ነው የምንባለው ሙስተሚዕና ሳሚዕ ይለያያሉ ሙስተሚዕ ማለት الذي يطلب السماع ማለት ማዳመጥ የሚፈልግ ሳሚዕ ማለት ግን እንደው ጆሮ የሰማበት ማለት ነው ሳይፈልግም ቢሆን ስለዚህ ኒያሃ ሴቶችን ሰባስባ እሟች ላይ አስለቀሽ በመሆኗ ይሄን ተግባር ነብዩ አለይሂ ሰላቱ ወሰለም አውግዘውም አስለቃሿን ረግመዋል ሆን ብላ የምታዳምጠውም ያው ሙዚቃ እንደማዳመጥ ስለሆነ ረግመዋታል ነው አቡ ዳውድ የዘገበው ሐዲሱ ሐዲሱ ደረጃው እንኳን ደከም ያለ ነው ነገር ግን ተግባሩ ፍሬ ሐሳቡ ትክክል ነው ማለት ነው ሌሎች የሚያረጋግጡ እንትኖች አሉ ሀዲሶች አሉ ይሄን የሚያረጋግጡ እሺ ቆሮ وعن أم أبية رضي الله تعالى عنه رضي الله تعالى عنها قالت أخذ علينا رسول الله صلى الله عليه وسلم ألا ننهى متفق عليه وعن أم عطية رضي الله تعالى عنها قالت أخذ علينا رسول الله صلى الله عليه وسلم ألا ننوح ألا ننوح متفق عليه ام عطيه نات ዘጋቢዋ ምን አለች قالت اخذ علينا قال አስገብተውናል رسول الله صلى الله عليه وسلم يا الله መልእክተኛ አላ ነኑሐ እሟች ላይ ወዮ ወዮ ይያል ጩኸት እንዳናስተጋባ ቃል አስገብተውናል አخذ علينا ማለት اخذ علينا العهد ቃል አስገብተውናል ማለት ነው ወአልዘመና አሲዘውናል አላ ነኑሃ እሟች ላይ እንዲያንጮህና እንዳናለቅስ አላ ነኑሃ አላ ነብኪ ቡካአን ቢንያሃ ማለት ነው ሁን ብሎ በግጥምና እንደ ሙዚቃ አድርገው በሚያደርጉት አለቃቀስ እንዳናለቅስ ነብዩ አለይሂ ሰላቱ ወሰለም ቃል አስገብተውናል ነው የሚሉት እሺ وعن عمر رضي الله عنه عن النبي صلى الله عليه وسلم قال الميت يعذب في قه بما نيح عليه متفق عليه ولهما نحوه عن المغيرة ابن شعبة وعن عمر رضي الله عنه عن النبي صلى الله عليه وسلم أنه قال الميت يعذب في قبره بما نيح عليه وله ما نحوه عن المغيرة بن شعبة رضي الله عنه عمر ናቸው ዘጋቢው ከነብዩ አለይሂ ሰላቱ ወሰለም በማንሳት በመያዝ ያወራሉ ምን አሉ አንሁ ቃል አልመይቱ ማት ማንኛውም ሟች ወንድም ይሁን ሴት يعذب ይቀጣል في ቀብሪህ ቀብሩ ውስጥ ቢማ ኒሃ عليه እርሱ ላይ በተለቀሰውና በተጮህበት ሁሉ ይቀጣል አሉ ያው ኒያሃ ማለት ጩኸት እያስተጋቡ ማልቀስ ነው ይቀጣል ለምን ይቀጣል ወላ ተዝሩ ዋዝረቱ ወዘ ኡኽራን ቁርአን የሚለው የአንድን ሰው ወንጀል አንዷ ነፍስ ሌላኛዋ ነፍስ አትሸከምም ነው ስለዚህ በህይወት ያሉት አልቃሾች በማልቀሳቸው ሟሽ እንዴት ነው የሚቀጣው የሚለውን ዑለሞች ያነሳሉ ከዚያ መልሱ ምን ይላሉ በህይወት እያለ አንዳንድ ሰው ያነሳቸው እኔ ምን አልቃሽ ብላችሁ ነው ሀብታም ይለቀስለት እንጂ ምን ማለት ነው ታለቅሱልኝ የሚያለቅስልኝ ሰው ቢገኝ በጣም ደስ ይለኛል ነገር ነው በህይወት እያለ ቤተሰቦች እንዳያለቅሱበት ጩኸት እንዳያደርጉ ዋኔ እያሉ እንዳይጮህበት እንዳያለሱበት ካላስተማረ እንደውም ይሄን ተግባራቸውን የሚወድ ከሆነ ራሱ የጉዳው ወዳጅ በመሆኑ ራሱ እንደሰራ ይቆጠራል ማለት ነው በህይወት እያለ ማስተካከል ያለበት ነገር ባለማስተካከሉ ነው የተከታው እንጂ በሰዎቹ ጩኸት ብቻ እንዳልሆነ ነው ይገባል ነው ولهما لبخارينا ሙስሊም نحوه ይሄን የመሰለ ሐዲስ አለ ከሙግራ ኢብኑ ሹዕባ የተጠቀሰ ይሄን የሚያጠናክር ማለት ነው አንድ ሰው ሲሞት ያገሩ ዘውድ ያገሩ ምንድን የሆንከው እንደዚህ ያለው እያሉ የሚያሉ ሰዎች አሉ እንደዛ በአለቀሱ ቁጥር መላእክቶች ወናንተ ተራራ ነህ ወናንተ ማዲ ነህ ወናንተ እንደዚህ ነህ እያሉ ይቀልጣል ሟችን ለምን በህይወት እያለ የሚያለስለትን ዘመድ ይወድ እንደነበረ ስለሚታወቅ ማለት ነው በዛ ይቀጣል ነው አለዛ እኔ ስሞት አደራ እንዳትጮህብኝ እንዳታረሱብኝ ብሎ የሞተ በህይወትም እያለ ይሄን ነገር የሚከለክል ከሆነ ሊቀጣ ፈጽሞ አይችልም ብለዋል እሺ وعن أنس رضي الله عنه قال شهدت بن شهدت بنتا للنبي صلى الله عليه وسلم تدفن ورسول الله جالس عند القدر فرأيت عينيه تدمعان راه البخاري طيب وعن أنس رضي الله عنه أنه قال አነ ስራውን አላህ ይወደድለትና የሚቀጥለውን አለ ሸሂድቱ ቢንተ ለነብይ ትርፈን የነብያችን ልጅ እየተቀበረች ባለችበት ሰዓት ተሳትፌና ተገኝቼ ነበር አለ ወረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ደግሞ ጃሊሱን ተቀምጠው ነበር እንደ ቀብሪ ቀብሩ ጋር ቀብሩ ጋር አካባቢ ተቀምጠው ፈራአይቱ አይነይሂ ሁለት አይኖቻቸውን አይቻለሁኝ ተድማኒ ማለት እንባቸውን ሲያነቡ አይቻለሁ ልጅ ሙቶ እንባ እንዴ አሁን ይሄን ሀዲስ ማምጣታቸው ለምንድን ነው ኒያሃ ክልክል ነው ሰው ላይ ማልቀስ ያስቀጣል ስንል እንደ የውደታውንና የሐዘኑን እንባ ቢለቀው ችግር የለውም ይሄው ነብዩ አለይሂ ሰላቱ ወሰለም ልጃቸው ሙታ ያው ታጋሽ እንደሆነ ይታወቃል ሚን ኦሊል አዝም ነበሩ ነገር ግን እንባቸው ፈሰሰ እንባቸው ፈሷል على العين تدمع والقلب يحزن ብለዋል ቀልብ ያዝናል አይኖች ያነባሉ እና ይሄ ደግሞ ከእዝነት የመነጨ ነው ከእዝነት የመነጨ ነው الراحمون يرحمهم الرحمن يرحموا من في الارض يرحمكم من في السماء ተባለ رواه البخاري ስለዚህ ቤተሰብ ሞተብን ድምጻችን ሳናነሳ እንባችን ፈሰሰ ችግር የለው ቅኔ የገጣጠሙ ማስለቀስ ግን በጣም የተከለከለ ነው ነው رواه البخاري እሺ وعن جابر وعن جابر أن النبي صلى الله عليه وسلم قال لا تدفنوا موتاكم بالليل إلا أن تضطروا أخرجه ابن ماجه وأصله في مسلم لكن قال زجر أن يقدر الرجل بالليل حتى يصلي عليه وعن جابر رضي الله عنه أن النبي صلى الله عليه وسلم قال لا تدفنوا موتاكم بالليل إلا أن تط... إلا أن تضطروا إلا أن تضطروا أخرجه ماجه واصل في مسلم ولكن قال زجر يكبر الرجل بالليل حتى يصلى عليه ምንድነው የሚለው ነብዩ አለይሂ ሰላቱ ወሰለም የሞተባችሁን ሰው አትክበሩ ብለዋል መቼ ሌሊት ኢላ አንተ ጦርማ ብትቸገሩ እንጂ የምትቸገሩ እስከሆነ ያው ትችላላችሁ ነገር ነው ለምሳሌ ላተርፊኑ አሉ አትቅበሩ አሉ መውታኩም የሞተባችሁ ሰው በሌሊት በሌሊት አሉ ኢላ አንተ ጦሩ ብትቸገሩ እንጂ ማለት በጣም ጦርነት ሆኖ ቀንም ማያደርስ ወይም ደግሞ ያ የሚፈለገው ሰው የሚበተና የማይገኝ ከሆነ የማይገኙ ከሆነ ሊሰግዱበት አይችሉም ሌሊት ላይ ከተቀበረ ማን ይሰግድበታል ሊሰግድበት የሚችል አካል አይኖርም ስለዚህ ሌሊት አትቅበሩ አሉ ምናልባት ግን ያ ይሰግድበታል ተብሎ የሚጠበቀው ሰው ሌሊት ካልሆነ የማይመቸው ከሆነ መቅበር ይቻላል ማለት ነው ዳንተ ጦሩ ማለት اخرجه ابن ماجه واسو في مسلم لكن قال زجر كلكلوا زجر نها ማለት ነው አን ይቅበር الرجل አንድ ሰው ከመቀበር ቢልበለል ከመቀበር ከልክለዋል hatta ይሰላል ይሄ ነው ዋናው ማሰረ እስከሚሰገድበት እንዳይሰገዱ እንዳይቀበሩ ከተሰገደበትስ ሌሊትም ቢቀብሩ ችግር የለውም እንደውም የነብዩ አለይሂ ሰላም ቀብር ሌሊት ይባላል ምክንያቱም ሰው በጣም የተጋፋ ስላስቸገረ ሰወር ወይ የቀበሯቸው ይባላል ሶላቱም ተበታተን የተገሩባቸው ከዛም ሌሊቱን ቀበሯቸው ነው የሚባለው እና ሌሊት መቅበር የተከለከለው እንደው ሰዓቱ አይፈቀድም ማለት ሳይሆን ሰው መቶ ሊሰግድበት አይችልም ሳይሰግድበት ደግሞ መቅበር አይቻልም ለዛ ነው ይላሉ እሺ وعن عبد الله بن جعفر رضي الله عنه قال لما جاء نعي جعفر حين قتل قال رسول الله صلى الله عليه وسلم اسمعوا آل جعفر طعاما فقد أتاهم ما يشغل ما يشغلهم أخرجه أخرجه الخمسة إلا النسائي ከአብዱላህ ኢብኑ ጃዕፈር ተዘገበ አብዱላህ ልጁ ነው አባቱ ጃዕፈር ነው ጃዕፈር ደግሞ ኢትዮጵያ ሀበሻ ሲመጡ ዋና ከጉባኤ ሆኖ ያናግር የነበረው ጃዕፈር ማለት ከአብዱላህ ኢብኑ ጃዕፈር ተዘገበ ጃዕፈር ጦርነት ላይ ነው ሞተው قال አለ لما جاء እንደመጣ አለ ናዩ ጃዕፈር የጃዕፈር መሞት ወሬው ሲመጣ መቼ حين قتل በተገደለበት ሰዓት قال رسول الله صلى الله عليه وسلم يا الله ملكኛ አሉ اسنعوا لآل جعفرنا ለጃፈር ቤተሰቦች አዘጋጁላቸው ሰሩላቸው ጧምን ምግብን ለምን እነሱ ለምን አይሰሩትም እንዳትል ተቀዳታሁም ደርሶባቸዋል ማየሽገሉሁም ቢዚ የሚያደርጋቸው ነገር ስላጋጠማቸው ምግብ ሰርተው መብላት ዝም ስለማይላቸው ደረሱላቸው ነገ ለእናንተ ደርሱላችኋልና ነገር ነው اخرجه خمسه ለነሳይ ነሳይ ሲቀር ሁሉም ዘግበውታል ነው አምስቶቹ اللهم اغفر ምንድነው ለአል ጃፈር ማለት የጃፈር ቤተሰቦች እነማን ናቸው ሚስቱ ማን በዋናነት ሚስቱ አስማ ቢንት ኡመይስ ልጆቿ እነሱም ማለት ነው ما يشغلهم ማለት ያው ጊዜ የሚያደርጋቸው ስራ የሚያስይዛቸው ነገር ሞት መጥቶባቸዋል ሀዘን ላይ ናቸው ሀዘን ላይ ያለ ሰው ተነስቶ ሰራቶ መብላትም አስቸጋሪ ስለሚሆን ጎረቤቶች እንዲወስዱ አዘዋል እንግዲህ ቅሬ የሚባለው ነገር በዚህ ውስጥ ነው የሚካተው ያለው ራማስ ናይ ማለት የሞት ጥሪ ሲሆን ናአን በባርበኝ والنعي الجاهلي هو النداء بموت الشخص مع ذكر مفاخره የሞተውን ሰው ያነሳሱ የነበረውን ታሪክ ያነሳሱ ይገጣጠም የነበረ ነው ይላል የገጣጠሙ የሚጮህበት ጩኸት ና ይባል ነበር በዛው ተወስዶ የሞት ጥሪ ና ይባል በአገራችን ጦሩን ባየነፋ ምናምን ነገር ጥሪ የሚያደርግ ማለት ነው እሺ وعن سليمان بن وعن سليمان بن بريدة عن أبيه قال كان رسول الله صلى الله عليه وسلم يعلمهم إذا خرجوا إلى المقابر أن يقولوا السلام على, على أهل الديار من المؤمنين والمسلمين وإنا إن شاء الله بكم للاحقون نسأل الله لنا ولكم العافية رواه مسلم أشي وعن سليمان ابن بريدة ከሱለይማን ኢብኑ ቡረይዳ ተዘገበ عن ابي ከአባቱ ይዞ ከቡረይዳ رضي الله عنه انه قال رسول كان رسول الله صلى الله عليه وسلم يا الله ملكኛ ነበሩ يعلمهم የሚያስተምራቸው اذا خرجوا በሚወጡበት ሰዓት ለመቃብር ወደ መቃብር አካባቢ ያስተምራቸው ነበር አንየቁልማ እንዲሉ ምን السلام على اهل الديار من المؤمنين والمسلمين وإنا إن شاء الله بكم لاحقون የሚለውን ዱዓ እንዲቀሩ ያዟቸውና ያስተምሯቸው ነበር ወደ መቃብር የሄደ ሰው መጀመሪያ ማለት ያለበት ይሄን ነው አሰላሙ አለይኩም ዳረ ቀውም ሙእሚኒን ወይም ደግሞ አሰላሙ አለ አህሊ ዲያር ይባላል ችግር የዚች ቅጥር ግቢ ወይም እዚህ መቃብሩ አካባቢ ሰዎች እንደማለት ነው ካማኞች የሆናችሁና ከሙስሊሞች የሆናችሁት ሰላም በእናንተ ላይ ይስፈን አላህ ቢሻ በእናንተኛም ተጠጊዎች ነን እናንተ እንደሞታችሁ እንሞታለን ማለት ነው ለማንኛውም ለእናንተም ለኛም አላህ Subhanahu Wa Ta'ala እንለምናለን ይቅር እንዲላችሁ ይሄን ዱዓ መቅረት አለባችሁ ነው ረዋሁ ሙስሊም ቀብር ሄዶ ለራሱ ዱዓ ሳይሆን አሰላሙ አለይኩም ቆም ይሄ ነው መባያለበት እሺ وعن ابن عباس رضي الله عنهما قال مر رسول الله صلى الله عليه وسلم بقبور مدينة فأقبل عليهم بوجهه فقال السلام عليكم يا أهل القبور يغفر الله لنا ولكم أنتم أنتم سلفنا ونحن بالأثر رواه الترمذي وقال حسن وعن ابن عباس رضي الله عنهما قال ابن عباس قالوا من قالوا مر رسول الله صلى الله عليه የአላህ መልእክተኛ አልፈው ሄዱ ቢቁቡር መዲና በመዲናዎች መቃብር ማለት ነው ያው በቂ አካባቢ فاقبل عليهم بوجهه ፊታቸውን ወደ መቃብሩ አዞሩ ከዛም فقال አሉ السلام عليكم يا اهل القبور እናንተ እዚህ መቃብር አካባቢ ሰዎች ሰላም በእናንተ ላይ ይሁን يغفر الله لنا ولكم ለኛም ለእናንተም አላህ ይቅር ይበለን እናንተ ማለት ሰለፋችን ናችሁ ቀዳይሞቻችን ናችሁ እኛ ደግሞ የእናንተን ፈለግ ተከታዮች ነን ይባላል يغفر الله لنا ولكم ለኛም ለእናንተም አላህ ይማራችሁ አንቱም ሰለፉና እናንተ ቀዳሚዎቻችን ቀዳሚዎቻችን ቀዳሚዎቻችን ናችሁ ወናህኑ ቢላሰር እኛ ደግሞ እናንተ ፈለግ ተከተል ወደ መቃብር መጭታዎች ነን ብሎ አቅደው ማስተካከል ነው ትርሚዝ ዘግቦታል ሐዲሱ ስለዚህ ለሞቱ ሙስሊም ሆኖ ለሞቱ መቃብሮች ዱዓ እናደርጋለን ነው ተቆለነሱ ماشي وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم لا تسبوا الأموات فإنهم قد أفضوا إلى ما قدموا راه البخاري وروى الترمذي عن المغيرة رضي الله عنه نحوه لكن قال فتؤذوا الأحياء طيب እንግዲህ እስካሁን ለሞቱ ሰዎች መቃብር ላይ በምንሄድበት ሰዓት ዱዓ እንደምናደርግላቸውና እኛም በእነሱ ላይ እንደምንከተል የሚያስተምሩ ነበሩ አሁን ደግሞ ዋና አይሸተ ረዲየላሁ عنها قالت قال رسول الله صلى الله عليه وسلم لا تسبوا الاموات ሟቾችን አትስደቡ አሉ የሞተ ሰው አይሰደብም ክፉም ሆነ መጥፎም ሆነ ጥሩም ሆነ ለምን فإنهم قد افضل ما قدموا ወደ አስቀመጡትና ወደ አስቀደሙ ተግባራቸው ሄደዋል ተገናኝተዋል طيب رواه البخاري ወደ እስራቸው ጋር ተገናኙ ረገምካቸው አረገምካቸው ረገምሻቸው አረገምሻቸው ዋጋ የለውም ያለቀ ጉዳይ ነው አሁን ላለው ሰው ነው መጠቃቀምም ሆነ መጎዳት የሚበጀው ነው وروى الترمذي عن مغيرة نحوه ولكن قال افتوذ الاحياء ማነው فتوذ الاحياء ነው የሞተን ሰው አትራገሙ በህይወት ያለውን ቤተሰብ ታውካላችሁ ተረብሻላችሁ ብለዋል አቡ ጀህል ቢሰደብ እክሪማ ኢብኑ አቢ ጀህል ይሰማዋል አብዱላህ ابن سبا ቢረገም ማን ነው አብዱላህ ابن ኡበይ ማለት ነው ልጁ አብዱላህ ابن አብዱላህ በጣም ይቀየማል ይሰማዋል ስለዚህ የሞተን ሰው እንደው በየትም ሆነ በምን አትስደቡ ምክንያቱም በህይወት ያለን ሰው ትረብሻላችሁና ነው ሸትማን ሰብማ ሸትማን ማነወር መቆራረጥ መስደብ አጠቃላይ لا ይከታል። እሺ ወቀድ አፍዶ ማቀድ ወሰሉ ኢላ ما የሰሯትን ስራ አግኝተዋታል የምታሸልምም ሆነች እንዲሁ ሽልማት ምታስቀማን ብትሆን ማለት ነው በህይወት ያለ ሰው ተረብሻላችሁ እንጂ ለሟቹ የምታስከቱት ነገር የላችሁም ነው فتوض الاحياء ما شاء الله كتاب الزكاه ነው እንዴ طيب كتابون ከጨረስነው ዝሆኖ የምናቆመው በጥቅሉ ከዛሬው ትምህርት የምንማራቸው ዋና ዋና ቁም ነገሮች አሉ መቃብር መጎብኘት በተለይ ለወንዶቹ ጥሩ ነው ሴቶቹ አልፎ አልፎ ካልሆነ በቀር ባይሄዱ ይመረጣል ትግስታቸውም ያን ያከስ ስለሆነ ይላል ወደ መቃብር ስንጎበኝ አላማችንና አካዳችን ለሞቱ ሰዎች ዱዓ ለማድረግ ለነሱ ይቅርታ እንጠይቅላቸው እንጂ ለኛ ይጠቅማሉ ይጎዳሉ ብለን አንሄድም ነው ሌላው ኢዕቲባርና ኢዕአድ መቃብርን ህጅ መጎብኘቴ ለኔ ትልቅ ተልኮ ይሰጠኛል ቀልቤ ወደ ኢማን እንዲረጥብ ያደርግልኛል ካለ ሰውየው ሊሄድ ይችላል ኩንቱና ሀይቱኩም አን ዚያረተ ቁቡር ፈዝሩሃ فانها تذكر الاخره ባሉ መሰረት ሌላው ቢዲአ የሆነ ዚያራ ግን አይቻልም ከአንድ ሀገር ተነስቶ ሌላ ሀገር ሄዶ ቀብር መጎብኘት አይቻልም እዛው ባለንበት አካባቢ ወዳለ መቃብር ማለት ነው طيب يدل الحادثان على السلام على الموتى من المؤمنين والمسلمين ለሞቱ ሰዎች ዱዓ ማድረግ እንደሚቻል በግልጽ ያሳያል ሐዲሱ ነው አሁን የቀራነውን ዱዓ መቅራቱ ተወዳጅነት አለው ምን የሚለውን አሰላሙ አለይኩም ያ አህለል ቁቡር يغفر الله لنا ولكم انتم سلفنا ونحن بالاثر የሚለውን ዱዓ መቅራቱ የሚወደድ መሆኑን ያሳያል ነው እሺ እዚሁ ነው ይብቃን